ይፈልጋሉ። መክሹፈተን ግልጽ የሆነ ሸቀጥ ግልጽ አማመ አዕዩንህም አይናቸው ፊት ለፊት ቅርብ በቃ እሽት እንድትሆን አይፈልግም። ማየትን ይፈልግም። አብረውም አይተኙ አያገኟት በአይናችንም ሲልዓተን እቃ እንድትሆን ሸቀጥ እንድትሆን ነው የሚፈልገው። ረኸሳ ሙዘምን ምንድን ነው ማዕሪፍ ምንድን ነው አለ ማሪክ ምንድን ነዘጋት ሸይጣንያ ነዘጋት መሐመድ ምንድን ማለት ሰማኝ ምንድን ማለት እ የሰይጣን ጉትጉታ ያለባቸው ሰዎች ሰይጣን የተቆጣጠራቸው ሰዎች አሁንም ይፈልጋሉ ምን ሲልአተን ሸቀጥ እንድትሆን ምን አይነት ሸቀጥ መክሹፈተን ግልጽ የሆነ ለማንም የሚታይ ያየ ሁሉ ትሄዳለች አትሄድም፣ ትስማማለች አትስማማም። ስልዓተን መክሹፋ ግልጽ ይሆን አማመ አዕዩኒህም አይናቸው ፊት ለፊት የተመተዑነ እንዲጠቀሙ እንዲረኩ ቢጀማሊ መንበሪሃ ባላት ውበት ቢጀማሊ ቁንጅና መንበሪሃ እይታን የሚስበው ቁንጅናዋን እያዩ ለመርካት አማመ አዕዩኒህም አይናቸው ፊት ለፊት ማለት ነው። አማመ አዕዩኒህም አይናቸው ፊት ለፊት ግልጽ ሆና እንድትቆም ነው የሚፈልጉት። ለምን የተመቸዑነ እንዲጠቀሙ እንዲረኩ። በምን ነው የሚረኩት? ቢጀማሊ መንዘሪሃ በሚስበው ውበቷ ማለት ደስ በሚለው እይታን በሚስበው ውበቷ መርካትን ይፈልጋል። በቃ አይቶ መርካት ብቻ አአ ሌላ አው የተወሰኑነ ወይ መድረስን ይፈልጋሉ መጨረሻ ላይ ምንሃ ከሷ የት መድረስን ኢላማ ኢላማሆ ወደ ሆነ ደረጃ ምን ወደሆነ ደረጃ አቅባ አስቀያሚ ሆነ ደረጃ ሊደርሱ ይችላሉ። ምን ማለት ነው? ማሁ ذلك الأقبح እስከ ዚና ማለት ነው። መጀመሪያ የሚፈልጉት እይታውን ነው። በቃ ልጆችን ሲንቀሳቀሱ እናያቸው ነው መካከላቸው ያያሉ ያያሉ መጨረሻ ላይ ሆነ ደረጃ ይደርሳሉ። ኢላማ አው የተወሰሉ ነው ወይ መድረስን ይፈልጋሉ። ኢላማ ሆ ወደ ሆነ ደረጃ አቅበህ በጣም አስቀያሚ ወደ ሆነ ደረጃ እንዲደርሱም ይፈልጋሉ። ወሊዛሊከ ለዚህም ነው ሐሪሱ ሰሰፉ ተንገበገቡ ከሀዳኖች ሙስሊሞች የሙስሊም በሽታ አለባቸው። ወሊሃዛ ለዚህም ሐሪሱ ሰሰፉ ተንገበገቡ አላ አንተ ኸሩጀ እንድትወጣላቸው ፈለጉ እንድትወጣ ሴት ልጅ ምን በይቷ ከቤቷ እንድትወጣ ተንገበገቡ። ሴት ልጅ ለምን ቤት ትቆይ ተውጣ አሉ አሉ ትውጣ አሉ አንተ ኸሩጀ ምን በይቷ ከቤቷ እንድትወጣ ፈለጉ ለምን ሊቱሻሪ ከምትጋራ አርጃል ከወንዶች ጋር አብራ ትሆን አሉ የት ፊአዕማሊህም በስራ ዘርፍ በስራው ዓለም አብራ ትንቀሳቀሳሉ ወሊዛሊክ ለዚህም ነው አንድ ባይናቸው ለመርካት ሁለተኛ ኢላማሁ አቅበህ ደረጃም ለመድረስ ሐሪሱ ተገበገቡ ተንገበገቡ ከሰቱ ጓጉ አላ አንተክሩጀ እንድትወጣላቸው እኔ ከቤቷ እንድትወጣ ጮሁ አውጁ አዋጅ አራግቡ ሰላም አላነሳና ባላ ቢቢሲ አልጀዚራ ይሄን ብታይ እኮ ቀውጥ እኮ ነው ስለ ልጅ ነው ተውጣ ነው በቃ ሚሻር ሚሻራ ካፊ ኩል ማያዲ ምን አዕማል በማንኛውም የስራ ዘርፍ ትግባ ትግባበት እዛ ገብታ አይቀሩም። ቅናት የሚባል ነገር አያውቁም። ولذلك حريص على أن تخرج من بيتها لتشارك الرجال ከወንዶች ጋር ተካፋይ እንድትሆን ፊ አዕማሊህም በስራቸው ጀንበን ኢላ ጀንብን ጎን በጎን ከሱ ጋር እንድትሰራ ፊልድም እንድትወጣ አብረው ማለት ነው። أو لتخدم الرجال ወይ ወንዶችን እንድታገለግላሉ ሆቴል ላይ የሚሸጠው ወንድ አስተናጋጅ የሆነ ሆቴል ገቢ ያገኛል። ቆንጆ ቆንጆ ሴቶች መኖር አለባቸው። ሱቅም እንደዚሁ እነሱ ናቸው የሚገኙት። ማስታወቂያ ላይ ቆንጆ ጎማ፣ በርገር እነሱ ናቸው የሚያስፈልጉት። أعمالهم جنبا إلى جنب ጎን ለጎን ከወንዶች ጋር እንድትሰራ أو لتخدم الرجال ወይ ወንዶች እንድታገለግል ምን ሆና ሙመሪበተን ነርስ ሆና ነርስ ሆና ወንዶችን እንድታንከባከብ እኛ ይከብዳል አይደል? እና ምን ሙመሪዶተን ነርስ እንድትሆን ሲል مستشفى ሆስፒታል ውስጥ ነርስ እንድትሆን ከወንዶች ጋር አብራ أو مضيفة ወይ አስተናጋጅ እንድትሆን በጣኢራ ፕሌን ላይ አስተናጋጅ እንድትሆን አለ። አቀጥል ለሳ plane ላይ አስተናጋጅ እንድትሆን መስፈርት እኮ አለ። እዛ ቦታ ላይ የምትገባ ሴት ራሱ በጣም መስፈርት አለ። አቋሟ ሴንቲሜትሩ ሳይቀር የሰውነት ቅርጿ ምኑ ምኑ وراءه معروف والله من كان في قلبه أدنى عقل ያለበት ያለው ሰው ያውቃል ምን እንደሆነ ነው ወራኢ ዛሊክ የተፈለገው አላማው ግቡ የበሽተኞቹ ግብ ምን እንደሆነ እናውቀዋለን አው ሊተክዱመ ወይ እንድታገለግል الرجال ወንዶችን ሙመሪቋ ነርስ ሆና في المستشفى ሆስፒታል አው ሙዚፋ ወይ አስተናጋጅ እንድትሆን የ الطائرة አውሮፕላን أو دراسة ወይ በትምህርት ዓለም ላይ أو مذيعة ወይ ጋዜጠኛ እንድትሆን ሙዚአ في وسائل الإعلام በመገናኛ ብዙሃን المختلفة የተለያየ መገናኛ ብዙሃን ላይ مذيعة እንድትሆን ሬዲዮ ስርጭት፣ ቴሌቪዥን ስርጭት ሊሆን ይችላል። አስተናጋጅ እንድትሆን ቀሰቀሷል። እዛ ወጣ ቢሮ ውስጥ ተገናኝታ እኮ ከተፈስያ ትስብራለች። ሰው ናት፣ ሰው ነው። አንድ ቢሮ ውስጥ አንድ ሴትና አንዱ እንድተቀምጠው ምን አይነት ሶብር መላይካ እኮ አይደለም ያኩሉን ይሽረቡን እኔ ሶብር አደርጋለሁ ብትና ሶስት ቀን አንድ ሳምንት ልትታገስ ትችላለች። ይግባባሉ፣ ጠረን ይመጣል፣ ይቀራረባሉ፣ ብዙ ነገር አለ። ወላሂ ፈሳድ በጣም የበዛበት ነው። እዚህ ሙት የመጣ ፈሳድ ደግሞ ሌላውን እንዲህ ያንኮታኩታል። ጃሪጣ ብትባል ትፈራለህ፣ ይፈራ እንደዚህ አይነት ትውልድ ነው ያለው። ሾቅ ያለው በምንድን ነው? እንግዲህ ሙመረባ ነርስ ሆና ፊል ሙስተሽፋ አው ሙዲፋ የአስተናጋጅ እንድትሆን ፈለጉ። ፍጣይራ ስለሌለ አው ድራሳ ወይ በትምህርት ዓለም ምንም ምንም ሆና እንድትቀጥል አደረጉ። أو دراسة በትምህርት ዓለም እንድትገባ أو مدرسة ወይ ሆና እንድትቀጥል مدرسة አስተማሪ ሆና እንድትቀጥል في الدراسة በትምህርቱ ዘርፍ ማለት ነው። فصول ማለት فصول ኦች የሚባል ሴሚስተር ማለት ነው። አንድ فصل አንድ ሴሚስተር ፈስል ከሰበብ አውለድ ይባላል። የመጀመሪያ ሴሚስተርና ሁለተኛ ሴሚስተር ሲፉ ሲፉ ልድራስ ሲሃል ሙክተሊፋ የተቀላቀለ የሆነ የወንድ ልጅ እኛ ገር ላይ አሁን ይሄ ዑለማዎች የሰጡት ተቋም ሴት ልጅ አይቻልም ነበር እና ቀለን እኮ ክልክል እና ቀላል ነው መክተላል። አይው አሁን መጋረጃ አለ። እዛ ስንሄድ ግን አንዲት ሙስሊም ጋር አብረን የምንቀመጠው አይደል? ተቀርብ ነው ዲን ነው የምንችለው ነገር ነው መዛር። ለዚህ ነው እዛ ግን አትችልም። መጋረጃ እያስክ ወደ አይቻልም። የሚመጣው ጥፋት ደግሞ ከመመዘን አንጻር ነው ያዩት ዑለማዎች። እክትላጥ ቦታ አትግባ የሚሉ አሉ። እስካሁን ድረስም የሚከለክሉ ዑለማዎችም አሉ። ሰዎች ጧኢፋዎች ብቻ አይደሉም። አንዲት አንዲት ግሩፕ ብቻ እንዳይመስላችሁ ዑለማዎች መካከል ሰፊ ልዩነት አለ። በእክትላጥ ይቻላል አይቻልም፣ ይቻላል አይቻልም፣ ቀውጥ ያለም አለ። ግን የምንቀበለው የትን ነው? አይድም መማርም አለብን። ለምን? ሱብሃንአላህ መላውን ሙስሊም ትምህርት አይኖር እንበልና እናግደው። ይሄ ሲታገድ የሚመጣው ጥፋትና እክትራጥ አድርገን የሚመጣውን ጥፋትን ነው የምናወዳደረው። የዛን ጊዜ አፈፈ በረረይን ከጉዳቱ ቀለል ያለውን እንሰራዋለን። ሁለቱም ጥንቅል ነው። ሁለቱም ጉዳት ያመጣል። ብንማርም ጉዳት ነው፣ ብንተውም ጉዳት ነው። ብንተው ደግሞ የበለጠ በዚህ በኢትዮጵያ ታሪክ እንሾቃለን። በቃ ይሄ ነው የግድ ጫና ላይ እንድንገባ እንዲገፋ የተደረገው። አለበለዚያ ነህኑ ለአሊ እክትላጡን እናውቀዋለን ግቢ ወላሂ ሴት ልጅ በወልድ እኔ ሴት ልጅ አለ ከምንልበት ደረጃ ላይ የምደርስበት እኮ ነው። ታውቃለህ ምን እንደሆነ ሴት ልጅ አይምበት አልሐምዱሊላህ ጀማዓ ስላለ በጀማዓ በምኑ በምኑ በምኑ በስንት በተለያየ ጥረት ነው እህቶቻችን ጥረት ሌሎች እህቶቻችን ፍሬሾች ሲመጡ ምን ሲመጡ እያስገቡ ወንድሞቻችንም እንደዚሁ እያያዙ ያመለጠ ያመልጣል። ያን አደጋ የእክትላጡን አደጋ ይዘን የምትከለከልበት ደረጃ ላይ ልደርስ ይችላል። ከዛ አንጻር ያፈቀዱ أو دراسة ትምህርትን ይመስል አው ሙደርሳ ወይ ደግሞ አስተማሪ እንድትሆን teacher ሆና እንድትቀር ይፈልጋሉ። في فصول الدراسة በትምህርት ክፍለ ጊዜ المختلطة የተቀላቀለ የሆነ ወንድና ሴት በተቀላቀሉበት ትምህርት ላይ ሴት ልጅ ትሳተፍ ይላሉ፣ ወይንም ደግሞ ታስተምር ይላሉ። ምን እንደሚፈጠር ከኋላ እናውቃለን። አው ሙመሲላ ወይ ደግሞ አርቲስት እንድትሆን ፈለጉ። ሙመሲላ ተዋናይ ማለት ነው። ሙመሲላ ማለት ተዋናይም እንድትሆን ፈለጉ። ሙመሲላ ማለት ተዋናይ በፊልሙም ዓለም ሙሰልሰልም ሊሆን ይችላል። ሀዳ ሐራም መጀመሪያ ክልክል ነው። መጀመሪያ ክልክል ነው። መጀመሪያ ክልክል ድራማ የሚባል እንትን የሚባለው ዓለም ፊልም የሚባለው ዓለም መጀመሪያ ሀዳ ላይ ያስደነግጥ ይችላል ወላ ያርፈን أو ممثلة ምን እንድትሆን ፈለጉ? ممثلة ተዋናይ አርቲስት እንድትሆን ተዋናይ actor እንድትሆን ፈለጉ። في المسرح مسرح ላይ مسرح ማለት ቲያትር ይሆነ ፊል مسرح። ቲያትር ላይ እንድትሳተፍ አደረጋል። ፊል መስረህ ወፊል ሙሰልሰል ሙሰልሰልም ላይ እንደዚህ ሙሰልሰልም ፊልም ተከታታይ ፊልም ማለት አው ሙመሲላ ወይ ሙመሲል እንድትሆን አክተር እንድትሆን ፊልም መስራሒ ምንድን አልኩት መስራት ቲያትር ቤት ተዋናኝ እንድትሆን አው ሙገኒያ ዘፋኝም እንድትሆን ዘፋኝም እንድትሆን ፈቃድ ዘፋኝም እንድትሆን ፈቃድም እኮ ሰጥቷል። አው ሙዚዓ ወይ ደግሞ ጋዜጠኛ እንድትሆን ሙዚዓ ማለት የምታሰር የስርጭት ባለቤት ማለት ሙዚዓ የሬዲዮ ስርጭትም ይሆናል። አዎ ሲስተንፋዝም ሊሆን ይችላል ሻሻ ሙመሲለተን አርቲስት ሲል መስራት በመፈልፈል ተከታታይ ፊልም እስላሚ ፊልም እስላሚ ማለት ምንድን ነው? እስላማዊ ፊልም የሚባል አለ? አለ እስላማዊ ፊልም የሚባል የለም ሲልመስረህ ቲያትር ቦታ አው መሆንያ ዘፋኝም እንድትሆን አወጁ አው ሞዲአ ወይ ደግሞ ሬዲዮ ስርጭት ላይ ቴሌቪዥን ስርጭት ላይ ፊ ወሳኢል ኢዕላም መገናኛ ብዙሃን ማለት ነው። ወሳኢል ኢዕላም ማለት መገናኛ ብዙሃን ትሉታላችሁ። ወሳኢል ኢዕላም ሞዲአ እንድትሆኑ ፈለጉ። ሶሒህ ማለት አው ሙራሲላ ሙራሲላ ሪፖርተር ማለት ነው። ሙራሲላ ሙራሲላም እንድትሆን ፈለጉ። ሪፖርተር እንድትሆን ሙዲአ ስርጭት የምታስተላልፍ የምታስተላልፍ በቴሌቪዥን መስኮት እንድትመጣ በሬዲዮም እንድትመጣ ድምጿን ቅላጭ የተሞላበት ያም ሸጣለው ራሱ ድምጿ ሚስም መሆን አለባት። ሬዲዮ የምታስተላልፍ እዛ ዘምዘምና ፋጡማ ተገቡ። ሲኩል ሌማ ሰሐት ቁጥር ሐራም እየሰራች ነው። በጮኸች ቁጥር በተናገረች ቁጥር ሐራ ሐራም ይገርም ነው። ልክ እንደዚህ ልክ አድርጌ ልክ እንደዚህ የድምፅ ሐራም እዚህ ግጥም አሳጥር ሊያልቅ ሲንጣጭ እዛ ሬዲዮ ላይ የወጣች ሴት ምንድን ነው ይህንን ነው የሚፈልጉት የሚጮህብን በዚህ ነው في المسرح أو مغنية أو مذيعة في وسائل الإعلام المختلفة የተለያየ በሆነ ወሳኢል الإعلام መገናኛ ብዙሃን ሳፊራ ራቁቷን እንድትሆን ፈለጉ። አጭር ልብስ እንድትሆን ፋቲና ፈታኝ ቀስቃሽ ወሲብ ቀስቃሽ እንድትሆን ፈለጉ። ቢሰውቲሃ በድምጿም ወሱረቲሃ በቅርጿም በምስሏ ያ አላህ እና ኹባል አይደለችም መረባቶኝ መረባቶኝ መረብ ናት። በጣም የሚገርም መረብ ممثلة في المسرح أو مغنية أو مذيعة في وسائل الإعلام المختلفة بتلاقي مجانية بزهان سافرة راقصان بتكون ساكنة فتن فتن قسقاش بتكون بصوتها بدمصها وصورتها بقرصان بمثلها ወተኸዘትን መጀላቱ መጽሔቶችም ተያይዘውታል። አልኸሊአ ርካሽ የሆኑ መጽሔቶች የዘቀጡ የወረዱ መጽሔቶች አሉ። ሚንፎሪን ፈተያት የወጣት ሴቶችን ምስል እየያዙ ይወጣሉ። አልፋቲናት ፈታኝ ሆኑ በቁንጅና ወይ አንደኛ ወይ ሁለተኛ የወጣችው ወይ ታዋቂ ሴት ናት የምትወጣበት ማንኛውም ሴት አትባል መጽሔት ጀርባ ላይ ወይ ዘፋኝ ናት፣ ታዋቂ ናት፣ የሆነ ታሪክ ያላት ሰዎች የምትስብ ወይ ደግሞ ቅርጻ ታወጣ ወተከደት አያያዘችው አልመጀላቱ መጽሔቶች ማለት ነው። ሶሒፋ ጋዜጣ ነው። መጀላት ማለት መጽሔቶች መጀላ ተቃዋ የተቋጠረች ከሆነች አንድ ሲንጉላር መጽሔት ይባላል። መጀላት መጽሔቶች ማለት ነው። መጽሔቶችን ተያይዘውታል። አልኸሊአ የወረዱ የረከሱ የዘቀጡ የሆኑ መጽሔቶች ምን ሶወሪ ምስሎችን አልፈተያት የወጣት ሴቶችን ምስል ይዘው ይወጣል። አልፋቲናት ፈታኝ የሆኑ ሴቶችን አልዓሪያት ራቁታቸውን የሆኑ ሴቶችን ይዘው ይወጣሉ። ለምን መሰላችሁን? የእሷን ክብር ለመጠበቅ ሳይሆን ወሲለተን መንደርደሪያ አድርገው ይዘውታል፣ ተጠቅመውታል። ለምን መሳሪያ አድርገው ይዘውታል። ወሲላ ሊተርዊጂ ለማራገቢያ መጀላትህም መጽሔታቸውን ማራገቢያ ነው መሸጫ ወተስዊቂሃ ገበያቸውንም ለማጧጧፍ ማለት ነው፣ ለመቸቸብ ይጠቀሙበታል። ግልጽ ነው ይሄ ይከብዳል። ቃሉ ይከብዳል። በቃ ነገ ከየት ጀምር ከሆነ ስርዓት ለሽዋካ ነው መስራት ያለው የቱን ይከፈላል በኤግዚቢሽን አስሐቢ ሸሃዋት ስሜታማ ለሆኑ ሰዎች በእነሱ ኤግዚቢሽን ላይ እንድትቀርብ ያደርጋሉ والنزغات الشيطانية የሸይጣን ጉትጎታ ያለባቸው ሰዎች ሰይጣን የተቆጣጠራቸውና የሚያሽከረክራቸው ሰዎች እነሱ ኤግዚቢሽን እንዲቀርቡ ያደርጋሉ ይህን ይፈልጋል አሁን ቀጥሎ ያለው በትክክል سلعة ሸቀጥ እንድትሆን ይፈልጋሉ። مكشوفة ግልጽ የሆነ ማለት ነው። ከሱፐር ማርኬት እቃና መንገድ ላይ ከሚሸጥ እቃ የትኛው ቀዳ ብሎ ነው አንተ የምትገዛው? ማንም እያነሳ የሚጥለው አለ አይደል? ነው የታሸገውና ሱፐር ማርኬት እሽግ የሆነና እሽግ ያልሆነ አፈት ታሪክ ከልቃ ራሱ ያውቀዋል። ተፈጥሮ ማንኛው እንደሆነ ሱሪ ሱሪ ሲልዓተን ሸቀጥ መክሱፋ ግልጽ የሆነ ሱቅ ተገለጠ የተገላለጠች ማለት ነው። አማመ አዕዩንህም በአይናቸው ፊት ለምን የተመተዑነ ለመርካት ለመጠቀም በምኗ ቢጀማሊ መንበሪሃ መልካም በሆነው እይታ መልካም በሆነው ውበቷ ቢጀማሊ መንበሪሃ ጥሩ የሆነውን ውበቷን ለማየት በሱ ለመጠቀም አው የተወሰሉነ ወይ ለመድረስ ይፈልጋሉ ምንሃ ከሴት ልጅ ኢላ ማሁ ወደ ደረጃ አጥበህ እጅግ አስቀያሚ ወደሆነ ደረጃን ለመድረስ ይፈልጋሉ። አቅባህ ምንድነው ብለናል? ዜና ማለት ወሊዛሊክ ለዚህም ሐሪሱ ተሰቱ ጓጉ ተንገበገቡ አላ አን ተኽሩጀ እንድትወጣላቸው ሚን በይቲሃ ከቤቷ እንድትወጣላቸው ሊቱሻሪከ እንድትጋራ ተካፋይ እንድትሆን አልሪጃለ ከወንዶች ጋር ተካፋይ እንድትሆን في أعمالهم በስራ ዘርፍ جنبا إلى جنب ጎን ለጎን ከነሱ ጋር ግልጽ ነው አይደል لتشارك እንድትጋራ الرجال ወንዶችን ፊ አዕማሊን በስራቸው جنبا إلى جنب ጎን ለጎን ከነሱ ጋር ጎን ለጎን እንድትሰራ ወይም ደግሞ أو ወይም ሊተክዱመ ሪጃል ወንዶችን እንድታገለግል ሴቶችን እንድታገለግል እኮ የለም። አስተማሪም ትሁን ሴቶችን ታስተምራለች። ሙስተሻም ውስጥ መመረጃ መልስ ትሁን ችግር የለም ሴቶች ጋር ያው አሁን ይሄ ኦግር ጥንቃቄ ታድርግ ነው ጭራሽ ስራ አጥቶ ማለት አይደለም መልስ ላይ ያለች ተማሪ ወለዛሊከ ሐሪሱ ተንገበገቡ አላ አንተ ፍሩጀን እንደይታ ከቤቷ እንድትወጣ ልትሻሪክ ርጃል ወንዶችን እንድትጋራ ሰው አማሊህም ጀንበን ይላጀም ጎን ለጎን ከወንዶች ጋር እንድትሰራ አው ለተክቱ መርጃል ወይ ወንዶችን እንድታገለግል ሙመሪባ ነግስ ሆና ፊልሙስተሽፋ ከሙስተሽፋ ውስጥ ነግስ ሆና እንድታገለግል ነፍስ ሆና እንድትሰራ እንድታስታምም አው ሙዲፋ ወይ አስተናጋጅ እንድትሆን ሙዲፋ አስተናጋጅ ማለት ነው። ሙመርዳ ነው የምትሰኘው። ከሙዲፋ ወይ አስተናጋጅ እንድትሆን ጣኢራ ስለላ አስተናጋጅ እንድትሆንም ፈለጉ ፈለጉ። አው ድራሳ ወይ በትምህርት ዓለም ትሳተፍም አሉ። አው ሙደሪሳ ወይ አስተማሪ ትሁን አሉ። መቼ ፊ ፉሱል ድራሳ በትምህርት ክፍለ ጊዜ ፉሱል አደራሳ በትምህርት ክፍለ ጊዜ ማለት ሲሚስተሮች አልሙክተሊቃ የተቀላቀለ ውስጥ ገብታ ታስተምር ትማርም አሉ። ይሄን የሚፈልጉት አላቸው። አውቀናል አይደል ምን እንደሆነ የተመተዑነ ቢጀላሊ መንዞሪሃ አንዱ ነው። አው ሊየተወሰሉ ኢለይሃ ኢላማሁ ተቅበር አው ወይም ደግሞ ምን ምን ትሁን አሉ ሙመሲላ ተዋናይን ትሁን አሉ ሲል መስራህ ምንድን አለ ቲያትር ቦታ ላይ ፊልሙሰልሰል ሲልሲል ተዋናኝ ትሆን አሉ ሴት ልጅ ሰሃቦችን መስላ የሰሃባ ሴትን መስላ ምንድን ነው ጠብስናል ፈቢሃቱ መጀመሪያ የሚሰሩ ፕሮዲሰሮች ራሱ መጀመሪያ የተበላሹ ሰዎች ናቸው። ሌላ ፊልም የሚሰሩ ሰዎች ናቸው። ኢስላሚክ ፊልምን ራሱ የሚሰሩ ለማውሰር ይመልስ ታላላቸው ዳዒዎች አይደለም ያሉበት አሉ ሱና ሰዎች አይደለም ያሉበት። ኢማምን ስታይ ኢማም አይደለም፣ ጥቁር ስታይ ቢላል እንዳይመስል አይደለም። ኢማሞችም ኢማም አይደለም። ይሄ ያነሱታል ኋላ እንትን በማጥቂት በአሚር መሰለኝ በጣም ዘግናኝ ነገር ነው። ወላሂ የምንቀልድበት አይደለም። እነሱ ገንዘባቸውን ለመቸብቸብ ነው። አታ ራሱ ከኢራን ነው የሚመጣው ብዙ ጊዜ የምንጠቀመው እኛ እነማንን እንዳመረጡት እንኳን አይታወቅም። የኢራን ነጋዴዎች ሌላ ንግድ አላተርፋቸው ሲል በዚህ ይዞራሉ። የሚሰበስቡት ገበያ በማንኛውም አሁን ሰዓት ብር ነው። ከፈለገው ብር ማገኛ ዘዴ ብቻ ሀገር ሆነ አው መመሲራ ወይ አርቲስት እንድትሆን ፊልም መስራት ቲያትርና ሙሰልሰል ላይ አው ሙገኒያ ዘፋኝም እንድትሆን ፈለጉ ትሁን ትዘናል ነሲዳውን ትርከው አው ሙዚዓ ተፈከለ ወሰማ በቴሌቪዥን አዛት ነው ለቅሶ ያምራል እንኳን ስባ አጅነቢ አው ሙገኒያ አው ሙገኒያ አው ሙዚአ ሙዚአ ምንድን ነው ቅድም ምን ነበር ያልኩት ሙዚአ የስርጭት ማናጋጭኛ ማለት ነው አሰራጭ ማለት ነው የስርጭት ተሳታፊ ማለት ነው ሙዚአ ጋዜጠኛ እንድትሆን ፈለጉ ሲወሳኢል ኢዕላም በመገናኛ ብዙሃን አልሙክተሪፋ በተለያየ መገናኛ ብዙሃን በሬዲዮም በቴሌቪዥን መስኮት ሳፊራ ራቁቷን እንድትሆን ፈለጉ ፋቲና ፈታኝ እንድትሆን ፈለጉ። በምን ቢሰውቲሃ በድምጿም ወሱረቲሃ በምስሏም ሁለት ነገር ተደመሩ። ሱራዋ ብቻ ይጥላል። ሲደመር ድምጿ ደግሞ በጣም ቁባላት መረቡ ይሰራል ማለት ነው። እንደዛ ከሆነ አደጋ በጣም አደጋ አንዳንድ ሰዎች ማምለጣቸውን አይደለም አይፈልግም። ዑለማዎች ያመልጣሉና አይደለም የሚወድ በጣም አመል ከሰከሳል ይሞታል ሰው ጀግና ይጠፋል። አህሉ ሱና የመሆን አቅሙ ራሱ ይንቆጣቆጣል። ወላሂ ጂሃድ ይጣ ብትለው ምንም አይመስለውም ለዚህ ድኑን ከእጁ ላይ ሲነሱት አይሰማውም፣ እንባውም አይመስል ወኔ የለውም። በቃ ስብልብል ብሎ ነው የሚወጣው። በቃ ስንት ይወጣል፣ ስንት ይወጣል። ወኔ ትኩስ ሆነህ የምትቀጥለው ኢዛ ኩንተ አፊ ጥይት ከሆነ ምን አድርገው ነው أنا رجال يطلع النبي عليه الصلاة والسلام كان أقروا البس في رجال في أنا تتنك أقوى درار وهي بتأم ترى الله سنة درس سنة لكل شيء كنبي بلين يرميك لأنه لا يمسك عن الهوى إنه إلا وحي يوحى إليه وحي من النبي عليه الصلاة والسلام ሴት ልጅ ፈታኝ ስለሆነች አይደለም ፈታኝ ሆነ መጥፎ ነው ማለት አይደለም። ያን የተሰጣትን ውበት ግን ትደብቀው ለአላህ ታድርገው ታሙት ተረግፋለች። ምንም እኮ አይደለችም። ሀያዎች ውስጥ ብቻ ነው የእሷ ማንነት። የእሷ ከተና የምትሆነው ሀያዎች ውስጥ ነው። ከዛም በኋላ ትወርዳለች እሷ። ይህ የሚወድቅ የትውስት ውበት ዛሬ ላይ መጥፎ ሐራምነት ቢላበት የውመል ቂያማ ትርፉን ማን የሚቀራመጥ ምን ይወጣል ማለት ነው። አማኑላህ የውመል ቂያማ ያን ያንን ነው መመልከት፣ ያንን ነው ማየት ያለባት። ትደረቅ ሂጃቧን ትለይ ምንም አይደለም። ከዚህ ዓለም አምስት ስድስት ሰባት ዓመት ነው በተከታታይ ጥሩ ሴት ስትሆን ከዛም በኋላ አንተም ትወርዳለህ፣ እሷም ትወርዳለች። አድገት እንደ ጨረቃ ነው የሰው ልጅ መጀመሪያ ያድጋል ያድጋል ያድጋል 15 16 ከዛም በኋላ ወደ ታች ነው የሚመለሰው እንደገና የእሷም ውበት ይረግፋል፣ የእሱም ወጣትነት ይረግፋል። ይኩኑ መአልሁ ሀዳ መጨረሻው ይህ የሆነ ሰው كيف يلعب بجماله በውበት እንዴት ይጫወታል? بما أعطاه الله تعالى ሸፍኑ ብሏል አላህ ለባሎቻቸው እንጂ አደራ ነው ያለው አላህ የእነሱ ሴራ ይዟል ወተኸደት ልመጀላት መጀላዎች ተያይዘውታል። ወተኸደት ተያይዘውታል። አልመጀላቱ ምንድነው መጀላት ማለት መጽሔቶች መጽሔቶችና ጋዜጦች ተያይዘውታል። አልኸሊአ ርካሽ የሆኑ መጽሔቶች ተያይዘውታል። ምን ተያይዘውታል? ማቅረብ ምንን ያቀርባሉ? ምን ሱወሪል ፈተያት ፈቲያ አንዲት ወጣት ማለት ነው። ፈተያት ወጣት ሴቶች ማለት ነው። ምን ሱወሪ ምስሎችን አልፈተያት የወጣት ሴቶችን ምስል ይዘው ይወጣሉ። አልፋቲና ፈታኝ የሆኑ ሴቶችን መግዛቱም ሐራም ነው። አልአሪያ ራቁት የሆኑ ሴቶችን መመረጥ ይህንን ተያይዘውታል፣ ያወጡታል። በመጽሔት መጀመሪያው ገጽ ላይ ነው የሚያወጡት። ከላይ ገላፉ የላይኛው ገላፍ ከበሩ የሴት ልጅ ረጅም ስላለበት ቆንጆ ርካሽ ነው። ርካሽ ሰዎችን ይገዝታል። እነሱም የተጠቀሙት ወሲለተን ዘዴ አድርገው ነው የተጠቀሙት። ወሲላ መንደርደሪያ ዘዴ። ምን አይነት ዘዴ? ለምንድን ነው ይህን ዘዴ አድርገው የተጠቀሙት? ሊተርዊጅ ለማራገብ ምን መጀላቴን መጽሔታቸውን ለማራገብ እንዲሸጥላቸው ከጎማ ጎን ሴት ልጅ የምታስተያይቀው ለምንድን ነው? መኪና ላይ ሴት ልጅ አጭር የለበሰች መጣበች ትችላለች። እሷን ስታይ እሱንም አብረህ እንድታይ ማስታወቂያውን ራሱ ጠብቆ ይመለከታል። ጥናት ያለበት ከልዩ ተቆመችበት ጎን ያለው ምንድነው? ትኩረት ትሰጠዋለች። አላማቸው ይሄ እንጂ ለክልስ ክብር ነው። ውበት ስላላት የሷ ውበት እንድታይ ነው። መኪናው እንዲሸጥለት ነው። ጎማው እንዲሸጥ ነው። እሷ እንድትሸጥ ወሲላ ዘዴ አድርገው ተጠቅሞበታል። መጀላዎች ሊተርውጂ ለማራገብ መጀላቲን መጽሔቶቻቸው ወተስዊኢሃ ገበያቸውንም ለማዋደድና ለመቸብቸብ እንድመሰል በቃ ነው። ሰላም አለይኩም